الرحيم الحمد لله رب العالمين والصلاة والسلام على رسول الله الله الرحمن الرحيم وعن جابر رضي الله تعالى عنه قال آه آه طلقت خالتي فأرادت أن تحد نخلها أن تجد نخلها جابر بن عبد الله من هلال رضي الله تعالى عنه قال طلقت خالتي አክስቴ ተፈታችና ትሄድ እያለ ነው። ተፈታችና ፈአራደት አሰበች ፈለገች አንተ ጅደ ነኽለሃ ነኽሏን ልትለቅም ማለት ነው። አንተ ቁጣዓ ሲማራሃ ፍራፍሬውን ልትለቅም ቴምሯል ፈለገች ፈአራደት ፈለገች አንተ ጅደ ነኽለሃ ፍራፍሬውን ለመልቀም የነኽሏን የእንትኗን የቴምሯን ፍራፍሬ ለመልቀም ፈለገች። ፈዘጀረሃ ረጁሉን አንድ ሰው ከለከላል። አንተ ኸሩጀ እንዳትወጣ ከለከላል። አይቻልም፣ አንቺ ከቤተሽ መውጣት አይፈቀድም። የት ነው የምትሄጂው? ተመለሽ አላት። ፈአተቲ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል ነቢዩ ጋር መጣችና ጠየቀቻቸው። ፈቃል እንዲህ አሏት በል ጅዲ እንደውም ችግር የለም ልቀሚ ነኽለኪ ቴምር ሂደሽ የቴምርሽን ፍራፍሬ ልቀሚ ችግር የለም በዕዳ ሰዓት ከቤትሽ ብትወጪ ፈኢነኪ አንቺ አሳ ተስፋ ይደረጋልና አንተ ሰደቂ ሰደቃ ልትሰጪ አው ተፈዓሊ ማዕሩፋ ወይ መልካም ነገር ልትሰሪ ይከጀላል ተስፋ ይደረጋልና ችግር የለም ሂጂ አታ ልቀሚ ጣጣ የለውም ብለው ነብዩ አለይሂ ሰላቱ ወሰላም ፈቀዱላት። ከዚህ ሐዲስ የምንረዳው ነገር ይኖራል። አንድ ሴት ልጅ ከቤት መውጣት የለባትም ማለት በዕዳ ሰዓት እዛው ባሏ የሞተባት ከሆነ እዛው እሱ ሲሞት ነበረችበት ቤት ውስጥ ነው ዕዳዋን የምትጨርሰው። መጥፎ ነገር ይፈጠርብኛል ብላ እስካላሰበች በስተቀር ወይም ደግሞ የቤት ኪራዩ ካልጨመረባት በስተቀር ወይም ደግሞ የሆነ ነገር ይፈጠርብኛል ካላለች በስተቀር እዛው ዕዳዋን መጨረሷ ዋጅብ ነው ባሏ የሞተባት የተፈታችን ሴት እዛው እቤት ውስጥ ነው ዒዳዋን መቁጠር ያለባት መውጣት የለባትም ከቤት ወላኪን ለእንደዚህ አይነት ችግር ኸይር ለመስራት ገበያ ትሂድ አይባልም ትሂድ አይባልም ወይንም ደግሞ ኸይር ትሰራበት የምትችል ነገር ካለ እዛ ቦታ ላይ ሄዳ ብትሰራ የዱንያ ነገር ችግር የለም ኸይር የምትሰራ ከሆነ ለአለሁ ይሄን ኸይር ልትሰራ ትችላለች ብለው ነብዩ አለይሂ ሰላቱ ወሰላም ፈቅደውላታል። አትውጪ ተብላ ነበር። በልቱብ ነክለክ ነክለሽን ችግር የለም ፍራፍሬውን ልቀሚ ያሏት ቴምር ሂደሽ ፈኢነኪ አንቲ አታ አም ተሰደቂ ሰደቃ ልትሰጪ ተስፋ ይደረጋልና አው ተፍዓሊ ማዕሩፈን ወይ ማዕሩፍ ነገር መልካም ነገር ልትሰሪ ተስፋ ይደረጋልና አሏት ነብዩ አለይሂ ሰላቱ ወሰላም። ረዋሁ ሙስሊም ሙስሊም ዘግቦታል ሐዲስን ሐዲሱን ሙስሊም ዘግቦታል። እንደዚህ አይነት ለኸይር ነገር ነው። አለበለዛ ኸይሩ ሊኒሳ ማዛ የኩኑ ኸይረን ለሁም ቡዩቱሁም ኸይሩን ለሁም ቡዩቱሁነ ኸይሩን ለሁነ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ቤታቸው የተሻለ ነው ከቤታቸው እንዳይወጡ ብለዋል። ፈታ ሶላተል ጀማዓን የተመለከተ ነው። ለሴት ልጅ አሰላቱ ፊ በይቲ ሐተን መክቱባ መክቱብ እንኳ ቢሆን ራሱ ኸይር የሚሆንላቸው እቤታቸው ሰግዱ ነው። ፊትና ከተፈራ ለድራሳ ለትምህርት ለሆነ ነገር ለሶላት ለመማር ለምን ነገር ቢመጡ ችግር የለም። ጭራሽ ሶላት ይቅሩም ማለት አይደለም፣ ይመጣሉ። ወላኪን ለነሱ ምርጥ የሚሆነው እቤታቸው ቢሰግዱ ነው። ሶላቱ ማለት ነው። ከዛ ለም ተኩም ሙንተቂበተን ኒቃብ የለበሰች ካልሆነች በስተቀር መንገድ ላይ ብዙ ነገር ትታያለች፣ ወጣ ወጣ ትላለች፣ ትታያለች፣ ትኩረት ልትገባ ትችላለች። እዚህ ጊዜ እቤታቸው ቢሰግዱ ነው ኸይሩ ለነሱ አይቻልም እየተባለ አይደል ይቻላል በነብዩ ዘመን ሴቶች ይሰግዱ ነበር አይደል ሱብሂን የሚሰግዱ ነበር ሶላት እየመጡ ይሰግዱ ነበር እና ደግሞ ሴቶቹ መጋረጃ ቢዳ ነው የምትለው ነው ነገር እንደዛ አይነት አባባል አለ ይላል የሴቶች መጋረጃ ቢዳ ነው የሚባል አለ አይደል? በነብዩ ዘመን በሴቶችና በወንዶች መካከል ምን የለምና መጋረጃ የለምና እቺ መነሻ ለፊትና መነሻ እኮ ነው። ፊትና አመቀስቀሻ እንደዛ አይነት ሰው በነብዩ ዘመን ያለ ሱሐቢይና በአሁን ዘመን ያሉ ሴቶች አንድ ናቸውና ነው ያ አሁን መጋረጃው ቢነሳ ምንድን ነው የሚፈጠረው? ሐውለ ወላ ነው መለሁ አቅል እኮ ላ የተከለም ቢህ ቢሚስሊ هذا الكلام الخريف ቆሻሻ የሆነ ንግግር አይናገርም እንደዚህ አይነት ሰው لا يخرج مثل هذا الكلام الخبيث الا من الانسان الخبيث ቆሻሻ ከሆነ ብቻ ቆሻሻ ንግግር ይወጣል هذا معروف واضح አንተ ቢድዓ ነው ብለህ እስኪ ወንድና ሴትን እሺ ቢድዓ ይሁን እንበልና እናንተው ምን አይነት እክትላጥ ነው የሚፈጠረው ያ አላህ እኛ ስርዓቱን ጠብቀን አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብለን አንድ ሰው ወደ ሴቶቹ ሳይዞ ሶብር አድርጎ ይሄዳል እንደ ሰሃባ አበደን የለም። ደግሞ ወንዶች ክትት ብለው በአንድ ጊዜ ይገባልኛ ይተንጠባለ እስኪ እንዴት ሊደረግ ጎን ለጎን ሊሆኑ ነው ማለት ላይ አጂብ ይኩን እንደዚህ አይነት ሰው እኮ አለ في هذا الزمن والله يا الله እቺን ሹብሃ ለመልቀቅ ያችን ያመጣል። እቺን አንድ ነገር ልንገራችሁ፣ ሹብሃ አህባሽ ማለት ሹብሃ ለመልቀቅ ማንኛውም ጣይፋ ሹብሃ አለው የሚያመጣው ግን አያዛልቀው መሪዙ ወይንም ደሊሉ ጥግ ድረስ አያስኬደውም እንጂ ለድንገት ለመሀይሞች የሚያመነጨው ነገር ድንገት የሚያስደነግጥበት ነገር አለው ሁሉ የተወሰነ ርቀት ከሄድክ በኋላ ግን ከተከታተልከው ይወድቃል እንጂ ማስደንገጫ አለው። ሰሚዕተዋል። እዚህ የሚገርም አባባል ነው። ሀታ ከተባለ አኢሻ እንዳለችው ከሆነ ምንድን ያለችው አኢሻ ወላሂ ነብዩ አለይሂ ሰላቱ ወሰላም ቢያዋችሁ ኖሮ ብላለች። ለመናዓኩነ ሚነል መስጂድ ከመስጂድ ከለከሏችሁ ነበር ይሄን አለባበስ አይደል ሀታ ፈሂመትሁ አሰሓባ አልፈቂሃ ፈቂህ የሆነችው ሴት ናት ይሄን ያለችው ወላኪነ ልመርአቱ ገይሩ ልፈቂሃ التي لا تعرف حتى حتى ጨለማና ሌሊትን እንኳ በግድ የምትለይ ልጅ ናት ይሄንን ይቻላል ብላለች የሰማው هذا واضح أخبركم من النساء ከወንድ እንኳን አይደለም የሰማሁት خلاص من النساء يا ሙስሊም ከራሳቸው ይሄ እንትን ነው ቢድዓ ነው ሴት እኮ ነው ይሄን ያለው ሴት ሴት ፈኪፈ ተቁሉ አልመርእ ሴት ልጅ እንትን ቢድዓ ነው ይሄ መጋረጃ መካከል ላይ ምስል هذا الخبائث አሉ እንደዚህ አይነት ቆሻሻ ሰው አይ ነገሩ ከቆሻሻ የሚወጣ ቆሻሻ ችግር ወአን ፉረይዓተ ቢንት ማሊክ ከፉረይዓተ ቢንት ማሊክ አነ ዘውጀሃ ኸረጀ ሲጠለቢ አዕቡድላህ ፉረይዓተ ቢንት ማሊክ የምትባለው ቢንት ማሊክ ብን ሲናን አልኹድርየ ወቅቱ ሰሐቢ ናት የሰሐቢዩ እህት ናት የአባ ሰዒድ የኹድርይ እህት ናት المعروف أبا سعيد الخدري የሚባለው የእሱ እህት ናት ፉረይዓተ ቢንት ማሊክ ሰዒድ ብን ማሊክ እና እነ ዘውጀሃ ባሏ ኸረጀ ሲጠለቢ አዕቡድላህ ባሮቹን ሊፈልግ ወጣ አቡድ ማለት የአብድ ፕሎራል ነው። ባሮችን ሊፈልግ እንደወጣ ተከተሉ፣ ገደሉት። መንገድ ላይ ጌቶች ሲፈልጋቸው ሊመልስ ነው። ተመካክረው ጠፉበት። እነሱም ፍለጋ እንደሄደ አገኛቸው። እንዳገኛቸው እንትን ይዘው ገደሉት። ሁሉ ተጋግዘው ማለት ነው። ተከተሉ፣ ገደሉት። ባሏ ቃለት እንዳለ ተሰአቱ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩን መጣሁና ጠየቅኳቸው አነ አርጃ ኢላ አህሊ ወደ ቤተሰቦቼ ልሄድ ያ ባለም ተገደለ ዕዳ አራት ወር ከአስር ቀን አለብኝ ያንን ቤተሰቤ ጋር ልሄድና እዛው ላሳልፍ አልኳቸው። ፈኢነ ዘውጂ ባሌ ለም ሊመስከነን ቤትም አልተወልኝም። የምልኩ የራሱ የሆነ ቤትም የለውም አልተወልኝም። ወላ ነፈቃ ቀለብም የለም አላስቀረልኝም። ባሌ ሞተ ተገደለ። ፈቃለ ነዓም እሺ ሂጂ አሏት። ቤተሰብሽ ጋር ሂጂ። ፈለማ ኩንቱ ፊል ሑጅራ ሑጅራ ውስጥ እንደገባሁኝ ሐልዋ ወይንም ደግሞ ጎጆ ክላስ ውስጥ እንደገባው ናዳኒ ነይ አሉ ረይዓ አሉ ጠሩ ፈቃል እንኩቲ ፊ ቤቲክ እዛው ቤትሽ እዛው ቆይ እዛው ቆይ እንዳትወጪ እዛው ፍጅራ ውስጥ አለሽበት እሱ ሲሞት ነበርሽበት ቆይ ሐታ የብሉገ ልኪታቡ አጀለ ሐታ የብሉገ ልኪታቡ አጀለ ሐታ የብሉገ አልመክቱቡ ያ የተደነገገው እስከሚደርስ ድረስ አጀለ እስከተገደበለት ገደብ እስከሚደርስ ድረስ የተጻፈው ማለት ነው። ምን ማለት ነው? ኪታቡ የቱ ነው? አራት ወር ከአስር ቀን ያው አራት ወር ከአስር ቀን ያ የተጻፈው በቁርአን የመጣው መልእክት እዛው ተገደበለት ገደብ እስከሚደርስ ድረስ እዛው ቆይ አሉኝ አለች። ሐታ የብሉገል ኪታቡ አጀለሁ ኢዳሽ ጊዜው እስከሚደርስ ድረስ ኪታብ ማለት ምንድን ነው አልኳቸው። የተደነገገው አራት ወር ከአስር ቀን አጀለሁ ማለት ገደቡ እስከሚደርስ ድረስ ማለት ነው። እዛ ድረስ እዛው ቆይ ቤት ውስጥ قالت እንዲህ ትላለች ሰዕደት ፊ እዛው ጎጆ ውስጥ እዛው ባሌ ሲሞት ነበርኩት ቤት እዛው እዳይን ጨረስኩ أربعة أشهر وعشرا አራት ወር ከአስር ቀን ቃለት ፈቀዷ ብህ ባዕደ ዛሊከ ዑስማን ከደም በኋላ ዑስማንም ይህንኑ ፍርድ ፈርዶበታል ትላለች ፉረይዓ ቢንቱ ማሊክ የአባ ሰዒድን ኹድሪ ይህት ማለት ነው ዑስማንም ረዲየላሁ ተዓላ አንሁ አንድ ሴት እንደዚህ ባሏ ሙቶባት ጠየቀችው ባሌ ምንም አላስቀርልኝም ስለዚህ የክልጠር ስትለው ባልሽ ሲሞት ነበርሽበት ቤት ውስጥ ቆይ ብሎ ፍርድ ሰጥቷል። ካለለ ገንዘብ ኪራይ ቢጨምርባቸው ወይ በአከራይ ውጪ ካለ ወይ የሆነ ነገር ከተፈጠረ ይሄ ዑዝር ነው ልትሄድ ትችላለች። ወላችን ይሄ ነገር እስካልተባለች ድረስ እዛው ባሏ ሲሞት የነበረበት ቤት የራሱ ባይሆንም እንኳን በኪራይ እንኳን ቢሆን ያስቀምጣት እዛው ቤት ውስጥ ትቆያለች። እዛው ቤት ውስጥ ማለት ነው። ኪራዩ ካልጨመረ የምትከፍለው ካለ ገንዘብ ማለት ነው። ተግባባን? ገብታችኋል? <coughs> أخرجه أحمد والأربعة وصحح الترمذي والزهلي وابن حبان والحاكم وغيرهم እነዚህ ሁሉ ዘግበውታል። ዒዳዋ እስከሚያልቅ ድረስ ከቤት መውጣት የለባት። እዛው ቤት ውስጥ ነው ዒዳዋን የምትጨርስ። ባለ ሞተባት ሴት ማለት ነው። የተፈታችን ያው ነው እላይ እንደቀራ ነው የተፈታችን ሴት ከቤት እንደውም መንቀሳቀስ የለባቸው። እሺ وعن فاطمة بنت قيس قالت قلت يا رسول الله ፋጢማ ቢንት ቀይስ ፋጢማ ቢንት ቀይስ ትናንትና ቀጥተን ነበር ስለ ፋጢማ ቢንት ቀይስ ምን ነበር ያለች ፋጢማ ቢንት ቀይስ قلت يا رسول الله የአላህ መላእክተኛ ሆይ አለቻቸው إن زوجي ባሌ አልኳቸው ትላለች قلت አልኳቸው يا رسول الله የአላህ መላእክተኛ ሆይ إن زوجي ባሌ طلقني ثلاثا ሶስት ጊዜ ፈታኝ وأخاف أن يقتحم علي በእኔ ላይ ድንገት ጥሶ ሰብሮ ሊመጣ ይችላል يهاجمني الأجانب الأشرار على بعض الأجانب هل يقتحم علي تقولوا أن يقتحم علي هو رأس ሊሆን ይችላል ማን ማለት ነው የፈታት ማለት አዩቅተሐመ አለየ ከሆነ ጥቃት ሊደርስብኝ ይችላል ከማንኛውም አጅነቢ አዩቅተሐመ ያለው ራጃ አድርጋችሁ የምትቀሩት ማለት ነው አዩቅተሐመ አለየ ብላችሁ ቅሩት ቢልመጅሁል ሙገየረ ስራ ወአኻፉ ፈራለሁ አዩቅተሐመ አለየ በእኔ ላይ ጥቃት ሊደርስብኝ ይችላል ከተለያዩ አጅነቢ አሽራሮች መጥፎ ከሆኑ ሰዎች ፊትና የሚያደርስብኝ ነገር ሊነሳና ጥቃት ውስጥ ልገባ እችላለሁኝ ቃል ፈአመረሐ ቃል ነቢዩ አለይሂ ሰላቱ ወሰላም ከአመረሃ ፈተሐወለት አዘዟት ቦታ እንድትቀይር ተደረገ። ምክንያቱም አደጋ ሊደርስብኝ ይችላል አለቻቸው። አደጋ ሊደርስባት የሚችል ከሆነ አደጋ ላይ ተቀመጭ አይባልም። እዛ ቤት ውስጥ ሆና ማለት ነው። يهجم ويدخل على بعض الأجانب الألية البعض አልአጃኒብ አልአሽራር አደገኛ የሆኑ አጅነብዮች በመግባት ጥቃት ሊያደርሱብኝና ፊትና ላይ ሊጥሉኝ ይችላሉ ናለች እና ፈአመራህ ነብዩ አዘዟት ፈተሐወለት ቦታ ቀየረች ሌላ ቦታ እንተቀለች ምን ቤት ዘውጃ ላ ቤት አሚያ አምር አምር ብኑ እሚ ቤት ሂዳ ሂዳ እንድትቆጥር ተደረገ ማለት ነው አጎቷ አባቷ ወንድም ነው እብኑ እሚ መቅቱም የአባቷ ወንድም ነበር እሱ ቤት ሂዳ እንድትቆጥር ተደረገ ስለዚህ መቀየር ይቻላል ማለት ነው በምን ምን ካለ ሸርዒ የሆነ ሪዝን ካለ ማለት ነው። እሷም አዩብ ተሃማ አለየ ፈራለሁ ነው ያለችው። ድንገት አደጋ ሊደርስብኝ ጥቃት ሊደርስብኝ ይችላል ብላ ፈርታ ነው። ከሁኔታው ከአካባቢ ከምኑ መዝና ነው ይሄን የተናገረችው። እንደዛ አይነት ካለ እንቲቃል ይቻላል፣ ቦታ መቀየር ማለት ነው። እጃ ለምትቆጥር ሴት ተጋባን። ግልጽ ነው። وعن عمرو بن العاص رضي الله تعالى عنه قال لا تلبسوا علينا በእኛ ላይ አታመሳስሉብን ማ ቱሸቢሁ አለይና አታመሳስሉብን፣ አታለባብሱብን እያለ ነው። አለይና ሱነተ ነቢይና የነቢያችንን ሱና አታመሳስሉብን፣ አታሻሙብን። እደቱ እምል ወለድ የልጅ እናት የሆነች ባሪያ ኢዳቱ ፊ አንሃ ሰይድዋ ባሏ ከሞተ አርባአተ አሽር ወአሽራ አራት ወር ከአስር ቀን ነው የምትቆጥረው የምትቆጥረው ባሪያ ባሏ ከሞተ እመል ወለድ ሁና ባሏ ከሞተ ምን ያክል ነው የምትቆጥረው? አራት ወር ከአስር ቀን እንደ ጨዋዋ ማለት ነው። ለጨዋ ሴት አራት ወር ከአስር ቀን ተፈታ ከሆነ ግን ሁለት ሀይድ ነው። የጨዋ ሴት ሶስት ሀይድ ነው። ፍቿ ሁለት ነው የምትፈታው ባሏ ባሪያ ከሆነ ባሏ የሞተባት ባሪያ ምን ያክል ነው የምትቆጥረው? የምትቆጥረው ስንት ነው? አራት ወር ከአስር رواه أحمد وأبو داود وابن ماجه وصححه الحاكم وعله الدار قطني بالانقطاع جسم منقطع يعني دار قطني لكن صحيح وعن عائشة رضي الله تعالى عنها قالت إنما الأقراء الأطهار إنما الأقراء تلالت عائشة رضي الله تعالى عنها إنما الأقراء أقرأ ማለት አለች ሰላሰተ ቁሩኢን እንላለን አይደል ሶስት ቁሩእ ማየት አለባቸው ይላል እንትን እጃቸውን ለመክፈል ሰላሰተ ቁሩኢን ሶስት ቁሩእ ይላል ሶስት አቅራእ ማለት ምን ማለት ነው ስትባል አይሻ አልአጥሃሩ ብላ ነው የፈሰረችው። ምን ማለት ነው? ሶስት ጡሁር ብላ ፈስራለች። ይህንን ሻፍዕይም ተከትለዋታል። ሶስት ጡሁር ብለው ሶስት ጡሁር ብለው አخرجه ማሊክ ወአህመድ ማው ማሊክም ይህን የተከተሉት አህመድም ወነሳኢ ፈቅሰት ቢሰነድ ሷሒህ ሶስቱ አይማዎች ማለት ነው። ምን ምን የተከተሉት ሶስት ሀይድት ሰላሰተ ቁሩ መቀመጥ አለባቸው ይላል። ቁሩ ማለት ምን ማለት ነው ሲባል አይሻ ምን ብላ ነው የፈሰረችው? ሰላሰተ ቁሩ ሰላሰተ አጥሃር ብላ ነው የፈሰረችው። ጦር ብላ ፈስረዋለች። የሀይድ ዘመን ሳይሆን አቡ ሐኒፋ ደግሞ አሀ ሀይድ ነው ብለው ፈጥረዋል። በዚህ ላይ ብዙ ሰሃባ ተከተንተን ሄዶበታል። ሰላሰተ ቁሩእ ማለት ሶስት ቁሩእ ማለት ሶስት ጡህር ማለት ነው። አሁን ሰሃቢዮችም ታቢዕዮችም አሉ። ثلاثة قروء ማለት ሰላሰተ ህየት ሶስት ሀይድ ማለት ነው። አሁንም በዚህ ላይ ተጉዞበታል። ብዙ ከሰሃባም ሄደውበታል፣ ከታቢዕይም ሄደውበታል። በዚሁ አካሄድ ላይ ወላኪን ራጃ አድርገው የሚወስዱት ነው ቁሩ ያለውን ሀይድ የሚለውን ነው የሚያስቀድመው። ለምን ነብዩ عليه الصلاة والسلام ምን ብለው ተናግሯል من قرئك إلى قرئك ብለዋታል። ከቁርእሽ እስከ ቁርእሽ ድረስ ሶላት አለብሽ ብለዋታል። ሴትዮዋ ማለት ከቁርእ እስከ ቁርእ ድረስ ስለዚህ ቁርእ እስከ ቁርእ ማለት ምን ማለት ነው? ከሀይድ እስከ ሀይድ እዚህ መካከል ላይ ያለውን ክፍተት ቁርእ ያለውን ሀይድ ወዳለው ያደላል። የተለያየ ሐዲሶችም አሉ፣ ብዙ ሐዲሶች አሉ። ምን የሚል ነው? ወልሙጠለቃቱ የተረበስነ ቢአንፉሲህነ ሰላሰተ ቁሩጥ ይላል። ሰላሰተ ቁሩ ወልሙጠለቃት የተፈቱ ሴቶች የተረበስነ ይቆዩ ይላል። ቢአንፉሲህነ ራሳቸው ይቆዩ ሰላሰተ ቁሩ ሶስት ቁርኡን ይቆዩ አለ። ቁርኡ ማለት ምን ማለት ነው? ይህ ዝም ብሎ ታፍኖ ታሽጎ የተቀመጠ ነገር ነው። ብዙ ትርጉምን ይቀበላል። ቁሩእ ማለት الطهر ብለው ፈስረዋል። ከአኢሻ ወገይረ አኢሻ ደግሞ الحيض ብለዋል። ራጂህ አለው ራጂህ የትኛው ነው ብያቸዋለሁ? ሀይድ የሚለውን ነው ራጂህ የሚያደርጉት ምን ሐይቱ ደሊል ብዙ የተለያዩ ደሊሎች አሉ። ቁርእ ያለውን ሀይድ መሆኑን የሚጠቁሙ የነብዩ ሐዲሶች አሉና إنما هي الأطهار فالمطلقة تعتد بثلاثة أطهار وهذه فتوى من عائشة رضي الله تعالى عنها وعائشة فتوى لا يحتج بها لأن الدلائل على خلافها دليل በጣም ጠንካራው በዚህ ተቃራኒ ነው። የአይሻ ፈትዋ ነው ይሄ እና ሌሎችም በዚሁን ሻፍዕይን ፈትዋ ሰጥተዋል እና ኢማም ማሊክ እና አህመድም ወላኪን በዚህ ኺላፍ ያለው ነው ትክክለኛ ወልቁርእ የቲ ቢመዕና አልሐይድ ነው ወቢመዕና ጡር ፈከቱረ ልኺላፍ ቢመዕና ጡር የሚመጣል ቁርእ ያለው ንጽህና ይባላል ሀይድም ይባላል ሁለቱንም ትርጉም ይቀበላል ናም እሺ ይቀበል فكثر الخلاف تعيين المراد في الآية والأدلة ترجح أن المراد به الحيض الحيض دون الطهر طهر ሳይሆን ሐይድ ነው የሚለው ነው ራጂህ የሚሆነው እንደነገርኳችሁ በሐዲሱ ማለት ነው ተጋብተናል ምን ኡመል ወለድ ማለት ታታገባል ኡመል ወለድ ኡመል ወለድ ገፍታት ከሆነ ጋር ያን የምትጠቀምባት ከጋብቻ ይልቅ ምን ነፃ ካለቀቃት በስተቀር ከጋብቻው ምንድነው የሚቀደመው በሚልክያ ግንኙነት ማድረግ ነው ማመለከተኝ ማለት የራስ ባሪያ ከሆነች የራስ ባሪያ ከሆነች ነፃ አውጥታት ሑር ብለህ ነው እንጂ የምታገባው አለበለዚያ ባሪያ ሆና አታገባትም የራስህ ከሆነች ሚልከል የሚን አለ ሚልክያ ካለ ባሪያ እንደሆነች ከፈለግ በባርነት ተቀበል። ይሄንኛው አቅዋ ነው፣ ቀውይ ነው፣ ከኔ ከሆ የበለጠ ተባባን አይደል? አንድ ሰው የራሱን ባሪያ ያገባል። የራሱ ባሪያ ከሆነች ሚልከል የሚን አለ፣ በሚልከል የሚን ይጠቀማል። ይሄንኛው በጣም በጣም እንትን ነው፣ አቅዋ ነው። አይ ማግባት ነው የምፈልገው የትዳር ንጹህ ነፃ እንድትሆንልኝ ሁር እንድትሆንልኝ ከፍታ የሚወለደውን ልጅ የጨዋ ልጅ እንዲሆን ምናምን ካልክ ነፃ ልቀቃትና አግባ ሶፊያ ከወለደችና ያጋጣሚ ባሪያ ናት ልጅ ወለድክላትና አንተ ብትሞት ምን ያክል ነው የምትቆጥረው? ዒዳ አራት ወጣች። ብትፈታት ምን ያክል የሌላ ሰው ባሪያ ብታገባ ለምሳሌ እኔን ባሪያ አንተ ብታገባና ብትፈታት ምን ያክል ነው የምትቆጥረው? ሁለት ሀይድ ባሪያ ስለሆነ የሌላ ሰው ባሪያ አንተማ አታገባል። ተገባና ብትገዛ ባሪያ ብትገዛ ምን ያክል ታስርጋ እስቲ ብራአ ነው የሚባለው እሷ ባሪያ ከገበያ ያወጣና ገዛ ሴት ባሪያ ሴት ባሪያ አገኘህና ገዛ ልትጠቀምባት ይቻላል አይደል? ይፈቀድልሃል። መልከል የሚን አለህና ወላኪን አንድ ሀይድ ታጠራታል። ማህፀኗ መጽዳቱን ማወቅ አለብህ ማለት ነው። ከሌላ ጋር ስትመጣ ግንኙነት አድርጋ አርግዛ መታ ሊሆን ይችላል። እየቀራ ነው ይመጣላቸው ነው وعن ابن عمر ثلاثة قروء والمطلقات يتربصن بأنفسهن ثلاثة قروء من ማለት ነው ثلاثة ሀይድ ለምሳሌ በሀይድ መፍታት ይቻላል በሀይድ ውስጥ እያለች አንድ ሴት መጣች ይቻላል አይቻልም ከሀይድ በፊት ቀደም ብሎ ይፈታታል። ሀይዳየች ጠራች፣ ሀይዳየች ጠራች፣ ሀይዳየች መቼ ያልቃል? ይደዋ የሶስተኛው ሀይድ ሲያልቅ የዛን ጊዜ ማግባት የሶስተኛው ሀይድ ልክ ሲጠናቀቅ ማለት ነው። ሻው ስትጨርስ وعن ابن عمر رضي الله تعالى عنهما قال ሻወር ከመውሰዷ በፊት ማግባት ትችላለች? ሀይድ አየች ጠራች፣ ሀይድ አየች ጠራች፣ ሁለት አሁንም ሀይድ አየች ጠራች። ሻወር ከመውሰዷ በፊት ኒካሁ ቢደረግ አይቻልም? ما شاء الله نعم وعن ابن عمر رضي الله تعالى عنهما قال طلاق الأمة تطليقتان የባሪያ ፍች ሁለት ፍች ነው። وعدتها حيضتان ዒዳዋም ደግሞ ሁለት ሐይድ ነው። ሁለት ጊዜ ነው ሐይድ የምታየው ሁለት። ምክንያቱም የሶስት ቁር ግማሽ አለው የለውም። የሶስት ግማሽ የለም። አንድ ሐይድ ከግማሽ ሐይድ አይባልም። ስለዚህ ሁለት ሐይድ ነው ሙሉ የምታደርገው رواه الدار قطني وأخرجه مرفوعا وضعفه وأخرجه أبو داود الترمذي وابن ماجه من حديث عيشة وصح الحاكم وخالفوه فاتفقوا على ضعفه هذا شو ضعف عن هي ابن ثابت الرويثي ابن ثابت الأنصاري من بني مالك بن النجار آه، الرويثي ابن ثابت رضي الله تعالى عنه أن النبي صلى الله عليه وسلم قال يا الله ملك تنيا لا يحل لمرء لمرء لأن بصوايبك ألتم أي تفكر لكم ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻ ዕለት የሚያምን ከሆነ ማአሁ የእሱን ፈሳሽ ማጠጣት መመገብ የለበትም ዘርዓ ገይሪህ የሌላን ሰው አዝርዕት ይላሉ ነቢዩ አለይሂ ሰላቱ ወሰላም። ላያሕሉ አይበቃም ሊምርኢን ለአንድ ሰው ሚኑ ቢላሂ ወልየውሚል አኺር አላህና በመጨረሻ ቀን የሚያምን አካል አይፈቀድለትም። አየስቄማአሁ የራሱን ማ ፈሳሹን ሊመግብ ሊያጠጣ ማለት ነው። ያጠጣ ምንም ዘረአ ገይሪ የሌላን ሰው አዝርዕት አዝመራ ማለት ነው። ዘረእ ማለት ጽንስ ማለት ነው። እዚህ ቦታ ላይ አየፍቴ ማጠጣት መአሁ ማለት ደግሞ ግንኙነት ማድረግ ማለት ነው። ያ ክልክል ነው። አንድ ሰው ባሪያ ከገዛ ምን ማድረግ አለበት? እስቲብራ መደረግ አለባት፣ መጥራት አለባት። ማህፀኗ ጽዱና ንጹህ መሆኑን መታወቅ አለበት። ከከዛሊከ ዚና የሰራችም እንደዛ ናት ነው የሚባለው። ዚና የሰራች ድንገት አመልጧ ዝሙት የሰራች ሴት ዕዳ መቁጠር አለባት። ለምን ልታረግዝ ትችላለች፣ አይታወቅም። እዳ መቁጠር አለባት። ያንን ደግሞ ባሏ ማስረዳት አለባት። አደገኛ ነገር የሚያስፈታል። እንደው ዚና ሰርቻለሁ እንኳ ባይሆን የሆነ ነገር በቃ ደብቄው እኔ አላህ የሆነ ነገር ያድርገኝ ብላ እንደው ደብቃውም ከሆነ ተደብቅና ሶስት ወር ወይንም ሶስት ሀይድ እስከምታይ ድረስ ንጽህናዋን እንትን ማለት አለባት፣ መቆጣጠር አለባት። አንድ ሀይድም ይላሉ፣ ሶስት ሀይድም ይላሉ ዑለማዎች። ክላስ አለበት በራሱ በመመሳሰል በሹባህ ግንኙነት የተደረገች በሹባህ ግንኙነት ሊደረግ ይችላል። ሚስቴ ናት ብሎ አንድ ሰው ጨለማውን ሁለት ሴቶች ስንተው ከሆነ ሚስቴ ናት ብሎ ከሆነች ከአጅነቢው ጋር ግንኙነት ሊያደርግ ይችላል። ሹባህ ይፈጠራ ዕዳ አለባት። ዕዳ ተቆጥራለች። ለምን ከባሏ ጋር ግንኙነት ብታደርግ ይሄ የተጸነሰው ልጅ ሊጸነስ ይችላል። ድንገት አይታወቅም። በቅጽበት አይታወቅም። የማን እንደሆነ አይታወቅም። የዛን ሰው የዛ ሰውዬ ከሆነ የተጸነሰው ልጅ አስቡ። የትናንትናውን ሐዲስ ሰምታችኋል አይደል? አላህ ምን ያደርጋል? አላህ ዘንድ ምንም ደረጃ ቦታ የላትም፣ ጀነትን አያስገባትም ማለት አስፈሪ ሐዲስ ማለት ነው። ይሄ ነገር እንዳይፈጠር ባሪያ የገዛ ሰው እስቲብራ ማድረግ አለበት። ዝሙት ከሰራች አንድ ሴት ወይንም የሆነ ነገር ጥፋት ካደረገች ምን ማድረግ አለባት? ማህፀኗን ማጥራት አለባት። የግድ ነው። ዒዳ አለ ማለት ነው። ዒዳ አለ። لا يحل لمرء ለሰው አይፈቀድለትም ለአንድ አካል ዩእሚኑ ቢላሂ ወልየውም ወለም በመጨረሻ ቀን የሚያመንና በአላህ የሚያምን አየጥፌ ማአሁ እንትኑን ፈሳሹን ሊያጠጣዘር አገሪ ሌላን ሰው አተክልት ማለት ነው። ከሌላ የተረገዘችን እርጉዝን ሴት ግንኙነት ማድረግ አይፈቀድለትም። ከሌላ የመጣችን ባሪያ ማለት ነው። ግንኙነት ማድረግ አይፈቀድለትም። ጽንሱ ይመገባል ማለት ነው። ከዚህ የሚያገኘው ነገር አለ ጥቅም ማለት ነው። ከዚህ የሚመረጠው ተጋባን። وأراد بالزرع الحمل سنت مالتنا فشبه الولد إذا علك بالرحيم بالزرع إذا نبت ورسخ في الأرض مدلوس إصوات دمي بطله له عند الناتو مع الأنس دمي بكلاش والمعنى مالتنا من مدفلات أن المرأة إذا كانت حملا عند شيء ترقص هنا من غير الواطئ من غير الواطئ لا يحل وصوح كن من نتمي على الجاب طالة باهم ساعات فالزوج أرد جزشو انتقال زين وصوغر قلمينة ما بيجي اللبال فالآمة يستيها لمثال وذلك ምሳሌውን እኔ አንዲት ባሪያ የስተሪሃ ረጅሉን አንድ ሰው ይገዛታል ወይ ሐሚል እርጉዝ ናት ከሌላ አካል ምን ገይሪ ከሌላ አካል አርግዛለች አውል መስልየት الحامله ወይ አንድ ሴት ተማርካ ተገኘች እርጉዝ ነበረች ምን ቀበል ከመማረኳ በፊት እርጉዝ ናት ላ ይሕሉ ወጡሁነ ሊመን ይስተው ግንኙነት ማድረግ አይችልም ለገዛ ሰው ለመለካት እስከምትወልድ ድረስ ማለት ነው ከሌላ ያረገዘች ከሆነ ስልክ ነው እስከምትወልድ ድረስ ግንኙነት አይፈቀድለት ለዚህም ነው ሲብራ አለማ የሚባለው ተግባባን ተግባባን አይደል? አንድ እርጉዝ ብትፈታ እሷን አግብቶ ግንኙነት ማድረግ ይፈቀዳል? አይፈቀድም። ዒዳዋ መቼ ነው የሚያልቀው? ስትወልድ ስለሆነ። ስለዚህ እርጉዝ ሴት የሌላ ሰው ሚስት አንድ እርጉዝ ሴት አግብቶ አንድ ሰው ግንኙነት ማድረግ አይፈቀድም። ምን አይነት አባባል አለ መሰለህ? የቸገረው እርጉዝ ያገባል ይፈቀዳል? ተረቱ ራሱ እንትን ነው መጀመሪያ ዒዳዋ እናልቀው በምንድን ነው እርጉዝ ሴት ወኡላት አልአህማል አጀልሁነ አየዷዕነ ሐምለሁነ ስለሆነ ማለት ነው። የቸገረው እርጉዝ ያገባል አይባልም። ይሄ ለሙስሊም አይሰራም። ክልክል ነው። እርጉዝ አትሰራ። ለዚህም ነው አንድ ሰው እርጉዝ ሴት አግብቶ የእሱን ፈሳሽ የሌላ ሰው አዝርዕትን መመገብ የለበትም። ክልክል ነው፣ ሐራም አخرجه አቡ ዳውድ ወተርሚዚ ወሰሐብ ነህባት ሐሰነው አልበዛ ገብቷችኋል አባባል وعن ابن عمر وعن عمر رضي الله تعالى عنه في امرأة المفقود امرأة المفقود ባሏ የጠፋባት ሴት ባሏ ጭራሽ ድራሹ ያልታወቀ አድራሻው የት እንደሆነ ያልታወቀ ባ ተረቡሱ ተርቡሱ አርባዕ ሲኒን አራት ዓመት መቆየት አለባት የሚላል አርባዕ ሲኒን ثم تعتد ከዛም በኋላ ዒዳ ትቆጥራለች አርባዓተ አሽሁር ወዐሽራ አራት ወር ከአስር ቀን በሞት ሂሳብ ማለት ነው በቃ ድራሹ ከጠፋ አራት አመት ትጠብቅና ከዛም በኋላ ዘጠና አመት የሚል አለ፣ ሰባ አመት የሚል አለ፣ መቶ ሀያ አመት የሚል አለ፣ መቶ ሀምሳ አመት የሚል አለ። ሰላማዊ ሰልፍ ነው። አልመፍቁድ አይል አለዚ ላ ሸይኡን ሚን ሐሊ ባህሪ የት እንደሄደ የማይታወቅ አድራሻ የጠፋ ባል ሐታ ላ ይድራ እነሁ ሐዩን አው መይት ይሙት ይኑር አይታወቅም። የት ሀገር እንዳለ ምን ይሁን ይሙት ይኑር አያታወቅም። وهذا الاثر ذهب إليه عامه الفقهاء والمحدثين محدثዎችም ፉቃዎችም ሚን ማሊክ ወሻፍዒ ይህንን ያዝ አራት ዓመት ትጠብቅና ምን ታደርጋለች? ተርቡስ ነው የሚለው ተረበሱ ነው የሚለው ተረበሱት ተተረበሱ እንደማለት ነው። አንድ ሰው ወድቆ ነው ምን ባቢ ተረበሱ ተረበሱ ትቀመጣለች አርባዓ ሲኒን አራት ዓመት ትቀመጣለች ثم تعتد ከዛ ዒዳ ትቆጥራለች አርባዓተ አሽር ወዐሽራ አራት ወር ከአስር ቀን ማለት ነው ይህንን ፉቃዎችም ሙሐዲሶችም ማሊክ ሻፊዒ እነዚህ ሁሉ ሄደውበታል وأحمد وإسحاق وغيرهم أحمد إسحاق وغيرهم وقال الحنفية والهدوية حنفية أنا هدوية هدوية من الشيعة إنها لا تخرج عن زوج عن زوجية مسكنات አትወገድ ሐታ የሲሐ መውቱ ሞቱን እስከምትሰማ አው ጦላቁ ወይ መፍታቱን እስከምትሰማ አው ርደቱ ወይ ሃይማኖቱን ቀይሯል የሚባል ነገር መልእክት እስከሚመጣላት ድረስ ሚስቱ ናት ኢለል አበድ ማለት ነው። እንደነሱ ደግሞ ወይ ሞቱ መምጣት አለበት ዜናው፣ ወይ ፈትቼሻለሁ የሚል ቃል መምጣት አለበት፣ ወይ ሃይማኖት ቀይሯል የሚል መምጣት አለበት። ከነዚህ ውጭ ሚስት ሆና ነው የምትቆየው ማለት ነው። ደግሞ በጣም ዙልም አይሆንም እና ላ አን ዘውጅየቲ ሐታ የሲሐ ለሃ መውቱ አው ጦላቁ አው ርደቱ ወቀደሩ ልመውተ بالعمر الطبيعي መውትን በዑምረ ጠቢዒ ነው የገመቱት። ጠብዓዊ ወይንም የሰው ልጅ በአካባቢው በዘመኑ የሚኖረውን ያክል ምን ያክል አሁን ሞቷል እንበል፣ ተስፋ የሚያስቆርጥ እድሜ መቆየት አለበት። ምን ያክል ወክተለፉም ፈቃለ ባዕዶም ተንተዘሩ ሲቲነ ሰና ስልሳ ዓመት ተጠብቀዋል። አይ ስልሳ ዓመት አሁን በቃ ይሞታል እና ካሁን በኋላ ምን ልታደርግ ነው? ወቂለ ሰብዒን ሰባ ዓመት ትቆያለህ። ወቂለ ትስዒን አረ ዘጠና ወቂለ ሚአተ ወዒሽሪን መቶ ሀያ ወቂለ ሚአተ ወኸምሲን አይ መቶ ሀምሳም ያሏሉ ሌላ ሚአተይን እስከ ሁለት መቶም ያላለ ናቸው ወሁና ቀውሉን ሳሊስ ሶስተኛ ሌላ አባባላል ወ አነ ልጋኢድ ኢንተረከ ለሃ ነፈቀ ቀለብ ትቶላት ከሆነ የጠፋው አካል ወልመኡና ወጪ የምትሸፍነው ፈሆ ከልሐቤት እንዳለ ሰውን ቆጥረዋለሁ ወጪ ትቶላት ቤት አዘጋጅቶ ሂዶ ከሆነ ተጠብቃለች እስከሚመጣ በህይወት እንዳለ ነው የምንቆጥረው ያሉም አለ ወኢላ ፈሰኸ ልሐኪሙ ኒካህ ኢዛ ጠለበት ልፈስህ ትክክለኛው ቀውል የትኛው ነው? አልቀውል አልአወል ሁወ ቀውል አልፉቀሃ ወልሙሐዲሲን ከማሊክ ወሻፊዒ ወኢስሐቅ ወአሕመድ የመሳሰሉት አራት ዓመት ሲጠብቅ ጋሊበን ነው የሚባለው። አራተኛ ዓመት ላይ አለ እኮ ከተባለ አልሞተም ማለት ነው፣ ይጠበቃል ማለት ነው። አሁንም ሌላ ሁክም የሚሰጠው መኖሩ ከታወቀ አለበለዚያ ጭራሽ ከጠፋ አራት ዓመት ድረስ አድራሻው ካልታወቀ አራተኛው ዓመት ላይ ፈስክ ተደርጎ ሌላ ልታገባ ማለት ነው። ኢድዋን ትቆጥርና ከዛም በኋላ ታገባለች። ተስፈራቱ መገኘት አለበት። መስጠት ሐኪም ዘንድ ትቀርብና ቃሪ ዘንድ በቃ አራት አመት ሆነሽ? አዎ አራት አመት ሆነ። ስከ ይመጣል አራት አመት ሆኗታል። በቃ ምንም አድረሰው አልታወቀም? አዎ አልታወቀም። በቃ ኒካሁ ፈትህ ተደርጓል ይላታል። ከዛም በኋላ ምን ታደርጋለች? አራት ወር ከአስር ቀን ከፈትህ በኋላ ነው የምትጀምረው። ከፈትህ በኋላ አራት ወር ከአስር ቀን ትቆይና ከዛም በኋላ ታገባለች። ግን ዝም ብላ አይ የለም አራት ወር ከአስር ቀን ሆነኝ ብላ ቁጥርን ብትጀምርና እንደገና አራት ወር ከአስር ቀን ብትቆጥር አይቻልም ነው የሚለው። ይህን ይህንን ተናግሯል። አቤት ይጋለጣሉ። ለምን ይጋለጣሉ? እ ፍጹም ጾም ፍጹም ጊዜው እስካልደረሰ ድረስ የሸርዓዊ የሆነው ነገር እስካልደረሰ ድረስ ጾም አንፍጹም። ሌላ አማራጭ የለም። መቼ ቢመጣ አራት ወር ካስቀም በኋላ ምን ይደረግ? በቃ አልፏል። አገባሽ አራት ካስቀንም ነው <laughs> ሞተ ተብሎ ባራፖርት ወር እኮ ነው። መፍቁድ ማለት ሂሳቡ ዒዳው የሚቆጠርለት እንደ ሞተ አካል ነው። ካለጠ ካለቀ በኋላ ምን እዳ እየቆጠረ እስከመጣ ኦ እማ ባል ነው እድለኛ ነው ማለት ነው። እንዳጠፍ ምን አለ ከተባለም አለ አለ ከተባለ አለ አአ እድሜ ልክ ትቀመጣለች እኮ አይደለም ነፈቃ ከሌለ ምን ከሌለ ቀጥታ እኮ ቃዲ ዘንድ ይላል ትከሳለች ይሄው ቀለብ አልቻለም ቀለብ እልክላታለሁ ካለ ያ ደግሞ ሌላ ጥያቄ ነው ቀለብ ይልካል ቀለብ እየሰጠ ምን እያደረገ ከሆነ አሁንም በሌላ ነገር በዚህኛው ግንኙነት ያስፈልገኛል እኔም እኮ ሰው ነኝ ብላ ደግሞ የሆነ ነገር ልታቀርብ ትችላለች። መፋታት ደረጃ እንኳ ባያደል የአጋጣሚ እንዲመጣ ትእዛዝ ሊተላለፍለት ይችላል። ወላኪን ቀለብ ካልሰጠ ቀለብ አልሰጠኝም ብላ ልትከስና ቃዱ ዘንድ በዚህኛው ሁክም ሌላ ነገር ሊሰጣት ይችላል። ቀለብ ሸፍን ዝጋ ይባላል። መሆን አለበት? ቃዲ ዘንድ መከሰስ አለበት። ሚስት መገተር ትችላለች። ቃዲ ተባባናል። እሱ መሰልከኝ አልመጣሁም ካለ ቃዲ ፈርድ በቃ ማለት የቀለብ ጥያቄ ይጠየቃል። ሁለተኛ እሷ ጋር ራሱ የሚስትነትና ቀስም የሚባለውን ነገር ይህንን ነገር የእሷን ሐቅ ማሟላት እንዳለበት ቃዲ የሚወስነውና ቃዲ የሚያስተላልፈው መልእክት አለ። ሸሪዓው የሚያዘው ነገር አለ። ባልን ሁለት ሚስቶች መካከል በደል መፈጸም አንድ ሰው የለበትም አይደል? ያንን ምክር ይመክረዋል። በቃ በጣም ያስፈልገኛል እኔም ሚስቱ ነኝ እንደ ሚስት አድርጎ መያዝ አለበት ካለች በዛን ሰዓት ቃዲ የሚያስተላልፈው መልእክት ይኖራል። የሚሰጣት ፈትም ማለት ነው። ቀለብ እየሰጠ ቤት አሟልቶ የሆነ ነገር ካለ ፍች ደረጃ ይደርሳል ማለት በጣም ይከብዳል። <clears throat> ተባባህር ግንኙነት ራሱ የሚወጅበት አንድ ሰው በአመት ነው ነው የሚሉት ዑመርም እንደዛ ነው ያሉት። አንድ አመት አራት ወር ያሉ ግንኙነት የሚወጅበት አንድ ጊዜ በአራት ወር አንድ ጊዜ ወይንም በአመት አንድ ጊዜ ያለው ግንኙነት ከሚስቱ ጋር የሚወጅበት ዋጅብ የሚሆንበት አይ ዝሙት ልትሰራ ትችላለች፣ የሆነ ነገር ሊፈጠር ይችላል ከተባለ ደግሞ እሷን ለመክ እንትን ለማለት ማድረግ አለበት። እንትን ማለት በሚልበት ሰዓት ማለት እንጂ ቀስ ነው ያስከስሰዋል በቃ በዚህ ያደረሳቸው ደግሞ ባላት ሰዓት ግን ምን እንዳለ ታውቃላችሁ? ራስን control በማድረግ እነማን ይበልጣሉ? መቆጣጠር እኮ ይችላሉ። ለመውደቅ በጣም አናሳ ማለት ምንድነው? ተጠልፎ የመውደቅ እድላቸው እንትን የስሜት ጫና አይደለም የሚነሱ አንደኛ عقلا وجسديا በጣም ደካሞች ናቸው። ሲወሰውሳቸው ይወሰወሳሉ የሚል ነገር አለና ነው እንጂ አለበለዚያ ራስን control በማድረግ አራት ወር ድረስ ራሳቸውን ይከላከላሉ ነው አይደል የሚባለው። ወንድ ልጅ ግን በጣም ፈጣን ነው ነው የሚባለው። በዚህ ስሜት በመነሳት በጣም ፈጣን ነው። ቶሎም በሆነ ነገር ላይ የመውደቅ እድል አለው። ይሄ ነገር ስላለ ነው እንጂ እሷም እኮ ሐራም ላይ ትወድቃለች ብሎ መሐቀቅና የሆነ ነገር ካለ የግድ እንትን ማለት ከሐራም ማዳን እኮ ይወግዝበታል ማለት ነው። عن المغيرة بن شعبة رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام من يلالو امرأة المفقود امرأة المفقود امرأة المفقود يጠፋቸው ሚስቱ امرأته ሚስቱ ናት حتى يأتيها البيان ማብራሪያው ገለጸው እስከሚመጣት ድረስ እውነታው እስከሚደርሳት ድረስ امرأة المفقود መፍቁድ ማለት የጠፋ ሰው ማለት ነው የጠፋው ሰው ሴት እምራአ ያለችው ሚስት ማለት ነው። እምራአቱል መጥፉ የጠፋ ሰው ሚስቱ እምራአቱ ሚስቱ ናት። ሀታ ሲያል በያን ማብራሪያው እውነታው ግልጹ ነገር እስከሚመጣላት ድረስ እስከሚደርሳት ድረስ አخرجው ዳረቁጥን ይብል ስናደም ባዕድ ሰነዱ ባዕድ ነው። ይህም ተሞርክዘው ነው። ከኋላም እውነታው እስከሚመጣ ድረስ ምናምን ያሉት በአራት ዓመት የተገደበውን እሱን ያስቀድሙታል። ሆል አልቀውሉ ራጅህ ራጂህ እንደል ሙሐቂቂን የሚሆነው አራት ወር ጊዜ ብቻ ነው መጠበቅ ያለባት እንጂ ከዛም በላይ ሐታ ያህል በያን ብለን አይጠበቅም ማለት ነው። ከዛም በፊት ከመጣ በያኑ ማሻአላህ በያኑ ከዛም በፊት ከመጣ ማለት ነው። አለበለዚያ እስከ አራት ወር ድረስ አየተበየነው አነው ሐይን አው መይቱን ሙቷል ወይ ያለ የሚባል እውነታ እስከሚመጣ ሙስሊሙን አው ሙርተድ ወይ ሙስሊም ነው ሙርተድ ነው ወል ሐዲሱ ሊሽደት ضبطه لم يقل به المحققون በጣም ደካማ ሐዲስ ስለሆነ ሙሐቂቆች አልተጠቀሙበትም ሙሐቂቆች አራት ወር የሚለው አራት ዓመት የሚለውን ከኋላ ያለውን ሐዲስ የተጠቀ ያለውን አሰር የተጠቀሙትም ለዚህ ነው ይሄ ሐዲሱ ሶሂህ ቢሆን ኖሮ ረጅም ሐዲስ ረጅም እድሜ ሊወስድ ይችላል ራሱ የነብዩ ሐታ እቲሃል በያን እውነታው ማብራሪያው ገለጻው መሞቱ መኖሩ ወይንም ደግሞ ሙስሊም መሆኑ ሙርተድ መሆኑ እስከሚመጣላት ድረስ ጠብቅ ከተባለ 10 ዓመትም ልጠብቅ ትችላለህ፣ 20 ዓመትም 30 ዓመትም ልጠብቅ ትችላለህ። ይሄ ቢሆን ኖሮ ወላኪን ለሽደት ضعف ይህ በጣም ضعف ስለሆነ ይህንን ትተው ከኋላ ያለውን የዑመር አሰር ነው። እምራአቱል መክቱል ተረቡቱ አርባዓ ሲኒን አራት ዓመት ትቀመጥ ያለውን ለሙሐቂቆች እያስቀደሙትና የያዙትን ምስል ነው። ከዚህ ሰነዴ ሷሊህ ኢብኑ ማሊክ ወመሐመድ ኢብኑ አልፈضል የሚባል አለ። እነዚህ ሁለት ሰዎች መጅሁላን አይታወቁም። ወሰራድ ብን መስዓር መትሩክ ይህ ሰውዬ ደግሞ ዑለማዎች ሁሉ ትተውታል። ወመሐመድ ብን ሹረሕቢ አይባል መትሩክ ይህን ሰውዬ ተትቷል። ይርዋ አን ልሙጊራ መናኪር ወአባጢል በጣም አባጢል የሆኑ ሐዲሶችን ውድቅ መሰረተ ቢስ የሆኑ ሐዲሶችን ይዘግባልና ነው ተትቷል። ይህ ሰው ይህ ሰውዬ ያለበት ሰነዱ ላይ ስለዚህ ሐዲሱ በጣም ضعيف ነው ማለት ነው። ولو لو كان هذا الحديث صحيحا لقدمناه على الاثر السابق ባለፈው አሰር ላይ ተቀዳሚነት እንሰጠው ነበር። እንደዛ ከሆነ ደግሞ ለጣለ ዑምሩ እንቲባሪ መጠበቋ እሱን እድሜዋ ይረዝም ነበር። ከዚህ ሐዲስ እንደምናገኘው ማለት ነው። ተገባል። ሐታ ያህል በያን እኮ ማለት በ10 ዓመት በ20 ዓመት በ30 ዓመት ሊቆይ ይችላል። ግልጽ ነው ለማንኛውም። እሺ عن ابن عباس رضي الله تعالى عنه عن النبي صلى الله عليه وسلم قال لا يخلون رجل بامرأة لا يخلون رجل عند سوء እንዳያገኝ وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا يبيتن رجل عند سوء እንዳያደር እንደ ምርአትን አንድ ሴት ዘንድ እንዳያደር ኢላ አየኩነ ናኪሐን ወይ ኒካህ ያለው የሆነ እንደሆነ ሲቀር አው ዛ መሕረሚን ወይ ማግባቱ ሐራም የሚሆንበት ቅርብ ዘመድ የሆነ እንደሆነ ሲቀር ወንድሟ፣ አባቷ፣ አጎቷ ወይ ልጇ እነዛ ካልሆነ በስተቀር እንጂ አንድ ሴት ጋር አንድ ወንድ አይፈቀድለትም። ወይ ኒካህ ያለው መሆን አለበት ወይ ይሄ መሆን አለበት እንጂ እዛ ካነ الرجل مع امرأة ثالثهما من ሸይጣን ሶስተኛቸው ሰይጣን ነው። መጥፎ ቦታ ይከታቸዋል። እሺ ላይሪተነ ረጁሉን እንደ ምርአትን አንድ ወንድ ከአንድ ሴት ጋር ማደር እንትን ማደር ኸልዋ ላይሪተነ እንዳያደር ረጁሉን እንደ ምርአትን አንድ ፍራሽ ላይ ማለት አይደለም። አንድ ቤት ውስጥ ነው። አንድ ፍራሽ ላይማ ከወንድሟ ጋር ራሱ ክልክል ነው። ከወንድሟ ጋር ነብዩ አለይሂ ሰላቱ ወሰላም እህትና ወንድምን ለያያቸው በመኝታ ብለዋል። ክላስ እንለይላቸዋለን በዚህ ሰዓት በጣም አስቸጋሪ ታይም ነው። ታውቃላችሁ አይደል ይሄንን والله سمعت عجيبا من السعوديين من الذين يجرون بأنفسهم سعودي ኖሮ የመጣ ሰው ማለት ነው። አላህ አለ ወላኪን ሰሚዕቱ በጣም የማምነው ሰው ነው። ምን ሲል ሰማው መሰላችሁ? ሴት ናት። እቤት ውስጥ ስገባ አባታቸው ፉላንንና ፉላናን ጠብቂያቸው አደራቸው አብረው ፊልም ይመለከታሉ አለች። እኔ እነሱን ነበር የሚጠብቀው። ታናሽና ታላቅ ናቸው። ሁለቱም 18 19 20 ምናምን አካባቢ ናቸው ሁለቱም። በቃ መጨረሻ ላይ በር ይዘጉብኛል። የሆነ ነገር ብታደርግ ደግሞ ሰራተኛ ናት ትባረራለች አይደል? አለኳትም ልጆች ናቸው። እስከዚህ ድረስ ማለት ጠብቂያቸው ባለበት እህትና ወንድም ይህን ሁሉ ድርጊት ያመጣው ምንድን ነው? አንድ በጣም ወንጀል ውስጥ የገቡበት ነገር አስብ። የሳዑዲ አረቢያ ሴት ምን አይነት የግድ በጣም እንደሰው የመጠቀ ካልሆነ በስተቀር እንጂ የመናዊ ሆነ እንትን ግብፃዊ አረብ እንኳን አታገባም፣ እንኳን ጥቁር ሀበሻ ለየት ያለ አፍሪካዊ። እዛ መካከል ገለዋቸዋል። ከሌላ ጋር አትገናኙ። እንደዚህ የማይገናኝ መኡናት ተሟላበት ቴምር እየበሉ ዘመናዊ ምግብ እየተበላ ፕሮቲን ያለው ምግብ እየተበላ ምን ያድርግ እነዚህ ሰዎች? እንዴ ምን ውስጥ ይግቡ? በጣም ተቀጣጥሯል። እሳት ውስጥ እኮ ነው ያለው። እኛ አሁን እኛ ሀታ የኛ ሸህዋ በጣም አንደኛ ባህል ሞጥሮ ሊሆን ይችላል። የባህል ብቻ አይደለም፣ የፕሮቲን አቅም እኛ ውስጥ የለም። እነሱ ሁሉ ፕሮቲን እያጠራቀሙ እህቱን እንደ እንዴት እህቱ ጋር ብሎ ሊዘገንንህ ይችላል። አይደለም ወላሂ አንድ ሰው የሆነ የተሟላ ነገር ካገኘና የሆነ ነገር ሻህዋ ከእንትን ካለ ገዛሊ ምንድን ነበር ያሉት እ والله من العجب اذا قام ተውት አረብያውን ኪታቡ ላይ እንዲህ ይላል አረብያ የሚገባችሁ ልጆች ቃል በቃል ልንገራችሁ اذا قام ተውት لا يبيتن رجل عند ምርአትን አንድ ወንድ ከአንድ ሴት ጋር ማደር የለበትም ኢላ ኢላ አየኩነ ናኪዓን ወይ ኒካህ ያለው እንደው አውዛ ማህረሚን ወይ ደግሞ ማህረም የሆነ እንደው ማህረም የሆነ እንደው ሲቀር ማለት ነው። አንድ ቤት አንድ ቦታ ላይ አንድ ፍራሽ ላይ ደግሞ አባቷ ጋር ከሆነ እንጂ አለበለዚያ ከወንድሟ ጋር ራሱ አይፈቀድም፣ ክልክል ክልክል ላያዩአቸው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም በመኘት አኽረጀሁ ሙስሊም ምን ዘግቦታል ሐዲስ እነሱ ላለመቀላቀል ነው። የሰዑዳዊን ቤተሰብ በሌላ ላለመቀላቀል ፈልገው ግን ፈትዋ ተሰጥቷል። ሀታ ራሱ ቢቀር ቢቀር ቢቀር ዑለማዎች ፈትዋ ሰጥተዋል። መጋባት ይቻላል። ወጥተለ ከማንኛውም ሀታ የቤተሰብ ጫና ነው። ጫና ነው። በጣም በጣም ጫና ነው። ሀታ ኩዌት ፓርላማ ላይ አንድ የጸደቀ ነገር አለ። ሁለት ሁለት ሚስት አግቡ ሀዛ ሱነቱ ረሱል አህዩ ወሊማዛ ተፍአሉ አልኩዌትያ ዲነን ቢአሜሪክያ የግድ እነዚህ የኩዌት ወጣቶች ሸባቦች ያሉ ዩኒቨርሲቲ ምናምን ተማሪዎች ኒካ ካለላቸው የት ነው የሚማሩት? ግማሹ የት ነው የሚማረው? ለንደንም ይማራል፣ አሜሪካም ይማራል፣ ጀርመንም ይማራል። ምን ምን የሚሰሩት እዛ ሄደው ዘመን ጠብቃ ሁሉን ነገር ተስተካክላ ትመጣለች አይደል? ለዚህ ነው ኒካ አድርጉ። ሁለተኛ እንዳገቡ ራሱ ሁለተኛ ሚስት ያገባ ሰው 150 ምናምን ዲናር ነው ምናምን ክፍያ አንድ ሺህ አምስት መቶ ምናምን ነገር መሰለኝ በወር የተመደበለት እንትን አለ አስራ ስንት ነው አንድ ሺህ ነበር መሰለ ተመድቦለታል ከመንግስት እንትን ማለት ነው ድጎማ ሁለተኛ ሚስት ላገባ ለምን ሙሐረማት እየሰሩ ነው የኩዌትያን ሴት ሌላ ሌላ ሰው አያገባ የኢራቅ ሰው አያገባትም ከተባለ እዛው ኩዌት ውስጥ ያሉ ወንዶች ደግሞ ሁለት ሁለት ማግባት አለባቸው ማለት ነው ለጥቅም ሲባል ሐራም እንዳይሳካ አለበለዚያ ሙሐረማት በሙሐረማት ሊሆን ነው እዛው እንደዚህ ቢሆን እነዚህኞቹ ደግሞ የሰዑዶቹ እኮ ወጣ ያለ እኮ ነው በጣም ስትመለከተው ዑለማዎቹ እያሉ ነው ግን እታች ያለ ሀብታሙ አይሰማም መስሚያ የለውም የራሱን ክብር ይጠብቃል ክብሩን ይጠብቃል ዝናውን ማለት ነው ስለዚህ እንትናቸውም ሀይ ወጣ ነው በጣም وعن ابن عباس رضي الله تعالى عنهما عن النبي صلى الله عليه وسلم قال لا يخلون رجل بامرأة አንዱን አንድን ሴት ይዞ ማግለል የለበትም ለብቻ ማለት ነው ለብቻ ገለልተኛ ቦታ ይዞ መሄድ የለበትም። ኢላ ማዓዚ ማህረምን ዘመድ ጋር የሆነ እንደሆነ ዘመድ ጋር ከሆነ እንጂ አንድ ሰው አንድ ሴት ለብቻ ይዞ መቆም የለበትም። ድምጻቸው የማይሰማበት ቦታ፣ ሰውነታቸው ከሰዎች የሚለዩበት ቦታ መሆን የለባቸው። ሲያወሩ ድምጻቸው የማይሰማበት ቦታ ወይም ደግሞ ይሄን ያክል ርቀት ከሰዎች ራቅ ብለው መቀመጥ ክልክል ነው። አንድ ወንድና አንድ ሴት ማለት ነው። ምን ካልሆኑ ወይ ቢመሕረም ካልሆኑ ወይንም ደግሞ ኒካህ ያላቸው ካልሆኑ በስተቀር ይሄ ክልክል ነው፣ ሐራም ነው የሚሆነው። አንድ ወንድ ብዙ ሴቶች ጋር ለኢማሙ ሻፊዒ ነው ይቻላል። ኢማሙ ሻፊዒ መዝሀብ ይላሉ። ምን አንድ ወንድ ከብዙ ሴቶች ጋር ከሆነ መንቀሳቀስ ይችላል ይላል ፈርዋ። ኢማሙ አህመድ ደግሞ አንድ ወንድ ከብዙ ሴቶች ጋር እንዲሆንም አይቻልም ነው ብዙ ወንድ ከአንድ ሴት ጋር አክሱም መዛቡን ተከትለው ነው። አንድ ወንድ ብዙ ሴቶችን የሆነ መንገድ ወይ የሆነ ነገር እንትን ቢል ወይ ኸልዋ ቦታ ላይ ብዙ ሴቶችን አራት አምስት ሴቶች ጋር አንድ ወንድ ቢቀላቀል ችግር የለም ምናምን ነገር የሚሉት መዛሀብ ተከትለው መዛሀቢ ኢማም ሻፊዒ أخرجه البخاري شيخ البخاري زجبوتان وعن أبي سعيد الخدري وعن أبي سعيد الخدري رضي الله تعالى عنه أن النبي صلى الله عليه وسلم قال يا الله ملك تنيا እንዲህ ይላሉ في ሰባያ አውጣት ከአውጣት ላይ የተማረኩ ሴቶችን አውጣት ዘመቻ ላይ የተማረኩ ሴቶችን እንዳሉ ነብዩ አለይሂ ሰላቱ ወሰለም የአውጣት ዘመቻ ከምን በኋላ ነበር? መካን ከከፈቱ በኋላ ነው ነብዩ አለይሂ ሰላቱ ወሰለም ወደ ሐዋዚን የዘመቱት ማለት ነው። ሐዋዚን ማለት ሐሊመቱ ሰዕድያ ወይንም የነብዩ አጥቢ እናታቸው የነበረች የነበረችበት ሀገር የተወለደችበት ሀገር ነው። እንትን የሚባለው ሐዋዚን በዛ አካባቢ ነው። ሺህ ሰባያ አውጣት ዘመቻ ላይ የተማረኩ ሴት ባሮችን እንዲህ ብለው አሉ ነብዩ አለይሂ ሰላቱ ወሰለም ላቱጣኡ ሐሚል እርጉዝ ሴት ግንኙነት አትደረግም ሐታ ተባ እርግዝናዋን እስከምትወልድ ድረስ ወላ ገይሩ ዛቲ ሐምልን ነፍሰ ጡር የሆነችም ሐታ ወላ ገይሩ ዛቲ ሐምልን እርጉዝ ያልሆነች ደግሞ ሐታ ተሒደ ሐይበተን አንድ ሐይድ እስከምታይ ድረስ ግንኙነት እንዳታደርጉ አሉ ነብዩ አለይሂ ሰላቱ ወሰላም። ተግባባን። እርጉዝ የሆነች ባሪያ ምን መደረግ የለባትም ግንኙነት እንዳታደርጉ። ለምን ከኋላ የቀረ ነው ሐዲስ አለ። ይሄ ሐዲስ لا يحل لامرئ يؤمن بالله واليوم الآخر أن يسقي معه زرع غيره ፈሳሹን የእሱን ፈሳሽ ማጠጣት የለበትም ለምን ለሌላ ሰው አታክልት ማለት ነው የሌላ ሰው ጽንስ የጸነሰችን ባሪያ ጋር ግንኙነት ማድረግ አይፈቀድለትም ማለት ነው هذا الحد لا تطع حامل እርጉዝ ሴት ግንኙነት እንዳታደርጉ ሐታ ተባ ምክንያቱም ማርከዋል ብዙ የአውጣስ ዘመቻ ላይ የነበረውን እንዳለ እንትኖች ሙሽሪኮቹ ሴቶቻቸውን፣ እንሰሶቻቸውን፣ ንብረታቸውን ሁሉ ሽማግሌ፣ አሮጊት፣ ምን አዛውንት የቀራቸው የለም ህፃናት ሳይቀር ይዘውት ጦር አውድማው ላይ መጥተዋል። ለምን ለምን በጀግንነት እንዲዋጉ ነው ይሄን ያመጡት። እዚህ ሴቶቻቸው ህፃናት አለ፣ አባ ልጆቻቸው፣ ሽማግሌዎች፣ አዛውንቶች ምናምን አሉ። ከነሱ ላይ ለመከላከል የሙሽረታቸውን ለመዋጋት ብለው ነው ያመጧቸው። እዛ አመጣቸው፣ መጨረሻ ላይ ተሸነፉ። ስለዚህ ሴቶቹ ተማረኩ። ሴቶቹ ሲማረኩ ምን ይሆናሉ? ሴት ባሪያ አይደል? ሴት ባሪያ ደግሞ ሊከፋፈሉት ነው። ሙጃሂዲኖች ሊከፋፈሏቸው ነው። በዛን ሰዓት ነው ነብዩ ይሄን ማስጠንቀቂያ ሰጡ። ካልገባችሁ እርጉዝ ካልሆነች ምን ያክል አንድ ሐይድቲ ማለት ነው ሲብራ ይባላል። እሱን ማጥራት ማለት ነው። أخرجه أبو داود وصححه الحاكم وله شاهد عن ابن عباس في الدار قطني تزجب إلى حديث عنه أبيت እኔ እንጃ ጉዳት አለው። አይ እኔ ሐኪም እንጂ ስራ እኔ እንጃ ጉዳት ካለው <laughs> ጉዳት ያለው ነገር ሁሉ ክልክል ነው አይደል? ጉዳት ካለው ግን ጉዳት አለው እ <laughs> የወለደ በቃ የለም አንተ እስከሚጎዳ ድረስ ነው። ዋና ምን ሐይቱ ሸሪዓ አይደለም ይሄ ማለት ምን ሐይቱ ሸሪዓ ጉዳት ያለው ክልክል ነገር እንደዚህ አደጋ ማድረስ ምናምን ነገር ይሄ ክልክል ነው እና እና ከዛ ውጭ ጉዳት አለው ወይ የግንኙነቱ ሌላ ነገር እንትን አለው ወይ ማለት እንትኖች ዶክተሮች ነው وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال النبي عليه الصلاه والسلام ብለዋል አልወለዱ ልጅ ሊልፍራሽ ለፍራሹ ባለቤት ነው ለባለ ሚስት ነው ለባለ ባሪያ ነው ወሊልአሂሪ አይ ሊዛኒ ለዝሙተኛው አልሐጀሩ ድንጋይ ይገባዋል ውጣ አባል ይባል አልወለዱ ለልፍራሽ አሉ። ይሄ ምን መሰላችሁ? ትናንትና የነገርኳችሁ ነገር ነበር አይደል? የዘመአ ባሪያ የሆነ ሰው ግንኙነት አደረጋትና አረገዘች። ለወንድሙ ተናዘዘ። የዘመአ ባሪያ ከወለደች ልጄ ነው እና ወንድም ይሆን የወንድም ልጅ ስለሆነ አሳድግ ተቀበልና አለ። የዘመአ ልጅ ደግሞ መጣና አአ የአባቴ ልጅ ነው አለ። ስለዚህ ነብዩ ለማን ፈረዱ? አልወለዱ ሊልፍራሽ ልጁ የማን ነው? ሊልፍራሽ ማለት ምን ማለት ነው? ለዘውጅ ለባለቤቱ ማለት ነው። ለሴቲቱ ባለቤት አግብቷትም ከሆነ ለባሏ የባሪያዋ ባለቤትም ከሆነ ለባለቤቷ ማለት ነው። ልጁ ለዛ ነው የሚገባው። ስለዚህ ነብዩ አለይሂ ሰላቱ ወሰለም ይህን ከፈረዱ በኋላ ምን አሉ? ምን አሉ? ሰውዳን ምን አሏት? ያ ሰውዳ ሹባህ ስላለ ልጁ ያንኛውን ዝሙት የሰራውን ሰውዬ ስለሚመስል ምን አድርጊ አሏት? ፈህተጅቢ አን ከሱ ምን አድርጊ እንዳትታይ ራቂ አሏት። ነብዩ የነብዩ ሚስት ሰውዳን አይቷት አያውቅም ወንድሟ ይባላል። ይሄ እንደውም ንቃብ ዋጅብ ለመሆኑ ገል ያደርጉ ሙላደዲ ነው። ለማንኛውም ምን ይላል መሰላችሁ የተለያየ ነገር አልወለዱ ሊል ፍራሽ የሚለውን አልመርአቱ መውጣቱ ዘውጀተን ከነት አው አማ ባሪያም ትሆን ሚስትም ትሆን ግንኙነት ተደረገች ወል በሌላ አካል ወልሙራዱ ቢል ፍራሽ ሆና ሳሂቡ አው ማለኩ ለባለቤት ለሚስት ለባል ነው የሚገባው ልጁ ከፊ ሪዋየት ለልቡኻሪ አልወለዱ ሊሷሂብ ልፍራሽ የሚላለ ልጁ የሚገባው ለፍራሹ ባለቤት ነው አልወለዱ ልፍራሽ ማለት ግንኙነት ላደረገው እንዳትሉ ለባል ወይም ደግሞ ወዘውጁ አልሙሊክ لانهما يفترشان ወለልአሂር ልሐጀሩ ለዝሙተኛው ድንጋይ ይገባዋል። አልአሂር አዛኝ ዝሙተኛ ማለት ነው። ድንጋይ ይገባዋል ማለት ምን ማለት ነው ሲሏቸው ወለዛኒ አልኸይባ እፍረት ይገባዋል ማለት ነው። ወላ ሐቀ ለሁ ፊል ወለድ ልጅ ሳይሆን ሀፍረት ይገባዋል ይሄ ማለት ነው። ሐጀር ማለትም ቢማዕነን አልሐጅር ብሎ ይቀሯሉ። ሊዘጋ እፍረት ሊያፍር ይገባል ማለት ነው። ድንጋይ ይገባዋል ማካል ይቀጥቀጥና ይገደል ነው። የሚገደለው ደግሞ ማን ብቻ ነው? ትዳር እያለው ዚና የሚሰራ ነው ይሄ ደግሞ ለዝሙተኛ ድንጋይ ይገባዋል ካል ለሁሉም ልንፈርድ ነው ትዳር ላለውም ለሌለውም ሊሆንብን ስለሆነ ሀፍረት ማለት ነው ብለው ይፈስሯል أنه لا يلزم بالحجارة هذا القول ضعيف إذا لا يلزم بالحجارة لم ومعنى الحديث أن المرأة إذا ولدت ولدا سمون عند السيف ልጅ ከወለደች وهي زوجة የትዳር ባለቤት ናት أو مملوكة لأحد ወይ ለሆነ ሰው ባሪያ ናት ድንገት አረገዘች ከሆነ አካል ዩልሐቁ ነሰቡ ዛሊከ ልወለድ ቢዛሊከ ረሱል ልጁ የትዳሩ ባለቤት ነው። ወባዕደ ኢብነን ወዩዓዱ ወዩዓዱ ለሁ ወይጅሪ በይነሁመ ተዋሩ ልጁ ነው ይወራረሳሉ ይወራረሳሉ። ተግባባን ጥያቄ ይነሳል እዚህ ቦታ ላይ ወለው አሃዱን አንድ ሰው መጥቶ ቢከራከር አነሁ ዚነን ቢትልከል ዘና ቢትልከል መርአ ዝሙት ሰርቻለሁ፣ አንተ በሌለበት ግንኙነት አድርጋለሁ፣ ይሄ ልጅ የኔ ነው መሆን ያለበት አለ። በሰው ትዳር ገብቶ ልጁ ለማን ነው የሚገባው? ለኒካሁ ባለቤት ነው። ይሄንኛው ግንኙነት ማድረጉ የቅን ቢሆንም እንኳን ልጁ ለሱ አይገባው። ተግባባን? ይችን አይቻለሁ። ወሰሚዕት ወረአይት ወአሪፉ ረጁል አለዚ እድዓ ቀውል እንደውም ጭቅጭቅ የተፈጠረበትን ልጅ ረአይቱ ይህ አይነት ማለት ነው አለ። እንደዚህ አይነት ጭቅጭቅ በዑለማዎች መካከል ተነስቶ ነበር። ሰውየው እኔ በትክክል ግንኙነት አድርጋለሁ ልጁ የኔ ነው ተመልከቱት እኔ ይመስላል ይሄንን ክስ አቅርቧል ዑለማዎች ላይ ሰውየው ደግሞ የኔ ኒካህ በኔ ኒካህ ላይ ነው ገብቶ ግንኙነት ያደረገው ስለዚህ ልጁ የኔ ነው የማንኛቸው ይመስላችኋል ትክክለኛ ባለ ኒካህ ሆኖ የሚገባው የሚገርመው ልቀጥልላችሁ ووجه ووجه الشبه الولد بهذا المدعي ولم يجر بصاحب الفراش لا يلحق الولد مع كل ذلك الا بصاحب الفراش ولا يكون للزاني فيه حق መልኩ ዚና የሰራውን ቢመስልም እንኳ ለባለ ኒካህ ነው የሚገባው ልጅ አስቡት وهذا اذا لم ينفي صاحب الفراش صاحب الفراش አዎ ልጅ አይደለም እውነትህና ያንተ ነው ካለው አዎ ልጅ ይሆናል ማለት ነው ይዘንግ اما اذا نفاه يلحق الولد بالام ولا ينسب الا لها دون الزاني واعلم ان الجمهور قالوا ان المراه تصير فراشا بمجرد عقد النكاح من العجب هنا ነው በጣም ይገርማል አንድ ሴት ካገባች በኋላ ሳሂበል ፍራሽ ትሆናለች ባሏ ግንኙነት ባያደርጋት እንኳን የሆነ ብታረግዝ ግንኙነት አድርገው አብረው ባይተኙም እንኳን ልጇ የተወለደው ልጅ የማን ነው ላገባት ሰው ነው አጀብ እንደዚህ አይነት እንትን አለ ጅሙር العلماء በዚህ ይሏል ባይሆን فاذا اتت بولد لستة اشهر اكثر مع امكان الوضع من الزوج بعد ثبوت الفراش يلحق الولد بالزوج እዚህ ላይ ጅሙር العلماء ያሉት ይሄንን ነው ምንድን ያሉት ጅሙር العلماء አንድ ሰው አንዲትን ሴት አገባል ከስድስት ወር ባላነሰ ከስድስት ወር በኋላ ግንኙነት አድርገዋል የሚባል ከስድስት ወር በኋላ ባገባት በስድስት ወራ ከወለደች ልጁ የሱ ልጁ የሱ ነው جمهور العلماء አለ وإن لم يكن الوطء لا الولد። ግንኙነት ካላደረገ በፍጹም ልጁ አይሆንም አቡ ሐኒፋ ግን እንዳሉ يلحق بمجرد العقد سواء أمكن الوطء أم لا። ግንኙነት ቢያደርጉም ባያደርጉም ልጁ ነው ለምሳሌ አንድ ሰው ሳዑዲ አረቢያ ሆኖ ሞሮኮ ያለችን ሴት አገባት በስልክ ላይ ተጋቡ በስልክ ኒካሁ ተደረገ አረገዘች እዛው አለችበት ያ ልጅ የማን ነው? የሳውዲ አረቢያው ባል ማለት ነው። ይህን ብለው ሁክም ሰጥተዋል። አልወለዱ ለልከራሻ ነው አለውን አላቅጥላቅ ሲለው ማለት ነው። አይባባን ጅምሁር ዑለማ ያሉትን እንደምንተኛ ይቀበሉታል። አንድ ሴት ተጋብ አገር አገባት የሆነ ሰው አርግዛ ልትመጣ ትችላለች፣ አይታወቅም። ግን ግንኙነት አድርገዋል። ግንኙነት ባደረገ ከስድስት ወር በላይ በሰባተኛ ወሯ ብትወልድ አሃ ዘጠኝ ወር ስላልሆነ ካሁን በፊት ሁለት ወር ውጭ ላይ ነው ያሳለፍሽው ልጅ የኔ አይደለም ማለት አይችልም። ልጅ የማን ማለት ነው? አልወለዱ ሌል አልወለዱ ሌል ፍራሽ ይሄ እንትን መኖር አለበት። ገባችኋል? ፈለው ነካሀ መግሪብዩን መሽሪቅየተን ምዕራብ ያለው ሰው የምስራቋን ሴት ቢያገባ ወለም ዩፋሪቅ ዋሂዱ ሚንሁማ ወጠነ አንዱ ሌላውን አገሩን ሳይለቅ እሷም እዛው ምስራቅ እሱም ምዕራቡ ሆኖ أو طلق بعد العقد ثم جاءت بولد بعد ستة أشهر يلحق الولد بالزوج وهذا كما ترى لا حاجة إلى رد رد ما يسلقون رد يسلقون دليل ما يسلق مولك لهم عقلا يورك وذهب ابن تيمية إلى أنه لا بد من معرفة الدخول المحقق እውነት ግንኙነት አድርገዋል የሚባል ነገር በእርግጠኝነት መታወቅ አለበት ይላሉ ኢብኑ ተይሚያ ወነሰረሁ ኢብኑ ልቀይም ኢብኑ ልቀይምም ይህንን አግዟቸዋል። ወሳሒቡ ልመናርም ወል መፍሁም ምን ለፍዝ ልፍራት ሉገተን ወዑርፈን ወዐቅለን ራሱ በዐቅልም ባካሄድም እንደው በቋንቋም ስንጠቀም የሆነ ከሱ አርግዛ ከሱ ነው የወለደች የሚባል ነገር ቢያንስ ከስድስት ወር በታች መውለድ የለባትም። ግንኙነት መኖር አለበት ቢያንስ ጅምሁር ዑለማ ያንን ያሉት ወር ከስድስት ወር ባነሰ መውለድ የለባትም። ባገባት ከስድስት ወር ባነሰ መውለድ የለባትም። አቀለል ሐምል ምን ያክል አነስተኛ ነው። ቀድማ ወለደች ከተባለች አንድ ሴት ፈጠነች ከተባለች በስድስት ወር ከምናምን ነው የምትወልድ። በአራት ወሯ ብትወልድ ሌላ ገባ ማለት ግንኙነት ከተደረገ ግን አልወለዱ ላይ ፍራሽ ነው ምንም ማለት ነው። አታ በአራት ወር በስድስት ወር የምትወልድ ያመጣ رضي الله تعالى عنهما في قصة وعن ابن مسعود النسائي وعن الفراش عند أبي داود عن عثمان عند أبي داود فقط